ውድና የተከበራችሁ የራዲዮ ነጃሺ ተከታታዮች የአላህ ሰላምና እዝነት በእናንተ ላይ እንዲሆን እየተመኘው በየሳምንቱ ወደ እናንተ ጆሮ የሚደርሰውን ከታሪክ አምድ ፕሮግራም ይዤላችሁ ቀርብ ያለው። እንደሚታወቀው ባለፉት ሁለት ሳምንታት የአይን ምስክር በሚል ርዕስ በአምባሳደር አብደላ የተጻፈው መጽሐፍ በትረካ መልክ ማቅረባችን ይታወሳል። በእነዚህ ተከታታይ ሁለት ክፍሎች አምባሳደሩ ይህንን መጽሐፍ ለማዘጋጀት ያነሳሳቸውና የሰነቁት ዓላማና ግብ ምን እንደነበረ የጠቀሱበት ያሳለፉትን የህይወት ተሞክሮ ለቀጣዩ ትውልድ በተለይ ሙስሊሙ በእምነቱ ስለሚገጥመው ውጣ ውረድ እሳቸው ከነበሩበትና አሁን እየሆነ ስላለው ተጨባጭ ሁኔታ ጋር በማነጻጸር ባለፉት መንገድ ያዩትን ታሪክ ለተተኪው ትውልድ ሊያቋድሱ ከታሪካቸውም ትውልዱ ይማርበት ዘንድ ብዕራቸውን እንደመዘዙ አውግተውናል። የታሪካቸው ጅማሬ ከውልደታቸው እስከ እድገታቸው ከዚያም በስደት ከሀገር ውስጥ እስከ ውጭ ሀገር በእያንዳንዱ እንቅስቃሴ ሲገጥማቸው የነበረውን ክስተት በወፍ በረር እያስቃኙ ከአዲስ አበባ ደሴ፣ ከደሴ አስመራ፣ ሱዳን ለመግባት እስከ ተለያዩ ሀገራትና ክፍለ ሀገራት ያደረጉትን ጉዞ እጅግ በሚያጓጓ መልኩ እየተረኩልን ነበር። ያን ሁሉ መሰናክል አልፈው ሱዳን ለመግባት አንድ ታዋቂ ወልይ መካነ መቃብር ለመዘየር በሚል የይለፍ ፍቃድ እንዳገኙ ገልጸውልን ነበር። ያለፈው ትረካ የቆመው እንግዲህ አምባሳደሩ ወደ ሱዳን የሚያደርጉት ጉዞ ይሳካላቸው ይሆን? ቀጣዩ ገጠመኞቻቸውስ ምን ይመስል ይሆን? የዚህን መልስ በቀጣዩ የትረካ ክፍል የምናየው ይሆናል። የታሪካቸውን ትርክት ወደ እናንተ ለማድረስ እኔ ኡሙ አይመን ቦታውን ተረክቤ ያለው እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ከሰላ በመኪና ተሳፍረን ከሰላ ከተማ ገባን። ኢብራሂም ዳውድ የሚባል መጽሐፍ ነጋዴ ኢትዮጵያዊ ቤት አመራን እንዲያስጠጋን ጠየቅ ነው። ሁኔታችንን አተኩሮ ከተመለከተና እድሜያችንንም ገምቶ ከተረዳ በኋላ መጠጊያ ሰጠን። ለአንድ ሳምንት እዚያ ከቆየን በኋላ ጉዟችንን ዋድ መደኒ ወደ ተባለ ሀገር በባቡር አመራን። እዚያም የደረስነው ከእኩለ ሌሊት በኋላ ስምንት ሰዓት ነበር። ከባቡሩ ወርደን አስመራ ሀጂ ከማል በሰጡን መረጃ መሰረት ወደ አህመድ ረመዳን ወደሚባል ሰው ቤት ታክሲ ተከራይተን ሄድን። ባለ ታክሲው አንድ ቦታ ላይ አወረደንና ያውላችሁ ያ ቤት ነው ብሎ አመለከተን። እኛም በቅንነት እሺ ብለን ወደ ተባለው ቤት አምርተን አንኳኳን። የሚከፍትልን አላገኘንም። ከግራና ከቀኝ የሚጮሁት ውሾች ከመጠን በላይ አሸበሩን። ስለዚህ ወደ ዋናው መንገድ ተመልሰን መንገዱ ዳር የነበረው መብራት ስር ቁጭ አልን። ያ ያመጣን ታክሲ ተመልሶ መጣ። አቁማል ነው አቆመ። ምን ነው ባክህ ያሳይህን ቤት የሺህ አህመድ ቤት አይደለም እንዴ የሚከፍትልን አጣን ስንለው የሰጠን መልስ ከእኩለ ሌሊት በኋላ ለሚመጣ እንግዳ ሱዳን ውስጥ በር አይከፈትም አለን። በአሁኑ ሰዓት የሚቀበላችሁ ቢኖር ሆቴል ብቻ ነው አለን። እኛም ሆቴል ውሰደን አልነው። አይ ሆቴል ቤት የሚገኘው ሩቅ ነው። የሚያስፈልጋችሁ የታክሲ ወጪ ከአምስት ፓውንድ በላይ ነው። ይህንን ካልከፈላችሁ አልወስድም አለን። እኛም ለሱ የሚሆነንን አምስት ፓውንድ ስለሌለን እዚያው መብራቱ ስር ቁጭ ብለን ማንጋት ግዴታ ሆነብን። ይሁን እንጂ ባለ ታክሲው መለስ ብሎ በቂ ገንዘብ ከሌላችሁ ምን ይደረጋል? በሶስት ፓውንድ ልውሰዳችሁ አለን። በዚህ ተስማምተን ታክሲ ውስጥ እንደገባን ገንዘቡን አስከፈለን። እዚያ የቆምንበት አጠገብ ዞር ብሎ ወደሚገኝ ሆቴል ወሰደን። ባለ ሆቴሉ ቦታ የለም ካለ በኋላ ሊነጋ የቀረው ትንሽ ጊዜ ስለነበረ ሆቴሉ ግቢ ውስጥ አሳረፈን። ወዲያውኑ እንደነጋ መስጊድ አጠገብ ስለነበር መስጊዱ ገብተን ሱብሒ ሰላት ሰገድን። ትንሽ አረፋፍደን ወደ ሸህ አህመድ ረመዳን ቤት ሄድን። ሰውየው በበጎ መንፈስ ተቀበሉን። ማታ የደረሰብንን ችግር አነሳንባቸው። የኔ ቤት ክፍት ነው ያመጣችው ሹፌር አጭበርባሪ መሆን አለበት ብለው ካጽናኑን በኋላ ማረፊያ ክፍል ተሰጠን። እዚያም እንዳለን የጅማ ተወላጅ የሆኑ ሸህ ማታ ማታ ዳዕዋ ወይም ሃይማኖት ስብከት ይሰጡ ስለነበር ተዋወቅ ናቸው። አስር ቀን ያህል እዚያው ከቆየን በኋላ በባቡር ተሳፍረን ካርቱም ገባን። ከዚያም ኡሙ ዱርማን ወደሚባል ከተማ አምርተን የሃይማኖት ተማሪዎች የሚኖሩበት ቤት ዛው ዘሩቅ ወደሚባል ቤት ገባን። በእውነቱ እዚህ ላይ ላስታውሰው የሚገባ ጉዳይ ቢኖር ሀጂ ከማል አስመራ ላይ ያደረጉልን ጠቃሚ እርዳታ ነው። ይኸውም በሄድንበት ሀገር ሁሉ እማን ቤት እንድናርፍ እማን ቤት ጥገኝነት እንድትጠይቅ በሰጡን መረጃ መሰረት አቁርደት ከተማ ሀጂ አብዱራቂ ቤት፣ ተሰኒ ሀጂ መሐመድ ሰዒድ እምናይ ቤት፣ ከሰላ ኢብራሂም ዳውድ ቤት፣ ዋድ መደኒ አሕመድ ረመዳን ቤት፣ ኡሙ ዱርማን ዛውየት ዘሩቅ እንድንገባ ከአስፈላጊው ምክር ጋር የሰጡን ሀጂ ከማል ነበሩ። እኛም ምክራቸውም በደንብ ተቀብለን ተጠቅመንበታል። ሀጂ ከማል የተጠቀሰውን አካባቢ በደንብ ያውቁት ነበር። በህይወት ካሉ ልባዊ ምስጋናችን ይድረሳቸው። ጊዜው ረጅም ስለሆነ ከዚህ ዓለም በሞት ተለይተው እንደሆነ የአላህ ራህመት ይድረሳቸው፣ ለጀነትም ያደርጋቸው። ሱዳን ሱዳን የገባ ነው በትምህርት ቤት ረፍት ጊዜ ስለሆነ ከጥቂት ወራት በኋላ ትምህርት ሲከፈት ማዕሀድ አልዒልሚ በተባለ የሃይማኖት ትምህርት ቤት ተመዝግበን ትምህርት ጀመርን። በዚህ ሁኔታ እንዳለን የምንኖርበት ዛዊየተ ዘሩክ የናይጄሪያና የቻድ ተማሪዎች የሚኖሩበት ቤት ስለነበር ትንሽ ጭንቅንቅ ስላለ አልተመቸንም ነበር። በዚህ ምክንያት አንድ ከሰላ የተዋወቅ ነው በጎ አድራጊ ሰው ኑ እኔ ማረፊያ እሰጣችኋለሁ ብሎ እቤቱ ወሰደን። ሆኖም እዚያ ቤት ብዙ አልቆየንም። ምክንያቱም አንድ ሌላ ከሰላ ያገኘነው ሰው በድንገት መስጊድ ውስጥ አግኝቶን የት ነው የምትኖሩት ብሎ ይጠይቀናል። ሼህ አወድ ካንተ ጋራ ከሰላ ያገኘነው ሰው ቤት መሆኑን ነገር ነው ደንግጡ እዚያ ቤትማ መኖር የለባችሁም አለና የምንማርበት መስጊድ ኢማም እንዲያስጠጋን ይጠይቀዋል። እኛም የኢማሙ ቤት ይሻላል በማለት ጓዛችንን ጠቅልለን ወደ ኢማሙ ቤት ተጓዝን። ቀደም ብሎ ያስጠጋን ሰውዬ እቤቱን ጥለን በመሄዳችን በጣም ቅር ሊያስቀረንም ቢሞክር እምቢያን ነው። የኢማሙ ቤት የብዙ ተማሪዎች መኖሪያ ክፍል ያለው ስለነበር ማታ ማታ ሰው ሁሉ ሲተኛ ያልታወቀ ተማሪ ሰው ሁሉ ሲተኛ ኪሳችንን የሚዳስስ ያለችንን ፍራንክ ጥርግርግ አድርጎ የሚወስድ ማንነቱ ያልታወቀ ተማሪ ነበር። በዚህ ሁኔታ ቅር ቢለንም በኪሳችን የሚገኘውን ጥቂት ገንዘብ እየደባበቅን እዚያው መኖርን መረጥን። ይሁን እንጂ ይህንን አሳዛኝ ጉዳይ ለአንድ ትምህርት ቤት ጓደኛ የሱዳናዊ ተማሪ ስነግረው አንዲት ዘመዱ የሆነች ባሏ የሞተባት ሴት ቤት ሄዶ እኔም ብቻ እንድታስጠጋ ይለመናት። በዚህ መሰረት እሺ አምጣው ስላለች ወደ እርሷ ቤት ወሰደኝ። አንድ ደንበኛ ማረፊያ ቤት ተሰጠኝ። ቁርስና ራት በደንብ እየተዘጋጀ ይቀርብልኝ ነበር። በእውነቱ እዚያ ቤት የሚደረግልኝ እንክብካቤ በጣም እድለኛ መሆኔን ያስገነዘበኝ ነበር። የቤቲቱን ባለቤት መልኳን አይቼ አላውቅም፣ ስሟን ግን አውቃለሁ። የምታደርግልኝ ነገር ሁሉ ስደተኛ ተማሪ በመሆኔ ለአላህ ብላ ነው። ወደ ግብጽ ጉዜን ለመቀጠል ባሰቡ ቁጥር በጣም እባባ ነበር። ሆኖም ዋናው ዓላማዬና ግቤ ግብጽ መድረስ ስለነበር ለአንድ ዓመት ያህል ሱዳን ቆይቼ ወደ ግብጽ ማምራቱ ግድ ሆነብኝ። የአላህ አንድነትን መረዳት። በሱዳን በነበርኩበት ጊዜ ከትምህርት ቤት ያገኘሁት ፍሬ ነገር ቢኖር የአላህን አንድነት መገንዘብ ነበር። በትውልድ እስላም መሆኔ ቀርቶ በትምህርትና በማወቅ የአላህን አንድነት ለማወቅ እድል አገኘው። ምክንያቱም የአላህን አንድነት ማወቅ የተፈጥሮ እምነት ነው በማለት አላህ አንድ ብቻ ነው፣ አይወልድም፣ አይወለድም። መዋለድ የሚፈልገው ዘር እንዳይጠፋ ከአላህ የተሰጠ የተፈጥሮ ጸጋ ነው። አላህ ከአንድ በላይ ሁለት ቢሆን ሁልጊዜ አንድ ነገር ለመፍጠር የሁለቱ ስምምነት አስፈላጊ ሊሆን ነው። ይህ ደግሞ የደካማነት ምልክት ነው። ፈጣሪ ደግሞ ደካማ አይደለም፣ ሊሆንም አይችልም። ወይም አለመግባባት በሁለቱ መሀል መፈጠሩ የማይቀር ነው። ከሁለቱ አንዱ ያሸነፈው አላህ ማለት አሸናፊው ነው። ስለዚህ በጣም ይገርመኝ የነበረው በአላህ አንድነት አለማመን በሰው ልጆች መካከል ያለው ልዩነት ነው። በሀገራችን ውስጥ በሙስሊሙ ህብረተሰብ ላይ በእምነቱ ምክንያት የሚደርሰው ግፍና ጭቆና በእርግጥ አይገባኝም ነበር። በእውነቱ አሁን ሁኔታውን ስመለከት ሂዳያ በአላህ አንድነት ማመን ከአላህ የሚሰጥ ጸጋ ነው። በሀገራችን ውስጥ ያለው የሃይማኖት ልዩነት ከአለመታደል የመጣና ሃይማኖትን የፖለቲካ መሳሪያ ከማድረግ የመጣ መዘዝ ነው። ሃይማኖትን የፖለቲካ መሳሪያ በማድረግ ያስገኘው ግፍና ጭቆና ነው እንጂ የአላህን አንድነት ለመረዳት አስቸጋሪ ሆኖ አይደለም። ስለዚህ የአንድን ሀገር ህዝብ በሃይማኖትና በዘር ከፋፍሎ ሆድና ጀርባ በማድረግ ምክንያት እነሆ ሀገራችን ኋላ ቀር የሆነችና ፍትህ የጎደለባት ሀገር ሆናለች። የዚህ የሃይማኖት ልዩነት ሀገራችን ውስጥ ስር ሰዶ የሚገኘው ከሰው ልጅ ርካሽ ፍላጎት የመነጨ የዚህችን ዓለም የፖለቲካ ስልጣን ጨብጦ ለተወሰነ ጊዜ ለመኖር ብቻ ነው። ይሁን እንጂ የተጠቀሰው የበላይነት ፍላጎት ከትውልድ ወደ ትውልድ አልተላለፈም፣ ምክንያቱም በግፍና በሰው ልጅ ጭቆና ላይ የተጠነሰሰ መሆኑ ነው ለማለት ያስደፍራል። ወደኋላ መለስ ብለን የኢትዮጵያን ቅርብ ነገስታት ታሪክ ስንመለከት አጼ ቴዎድሮስ የራሳቸውን ጥይት ጠጥተው ሞተዋል ወይም በጠላት ተገድለዋል። ልጃቸው ልዑል አለማየሁ በምርኮኝነት ታስሮ በእንግሊዝ ሀገር ሞቷል። እንዲሁም አጼ ዮሐንስ በመህዲ ወታደሮች መቅደላ ላይ ተገድለው ራሳቸው ተቆርጦ ወደ መህዲዮች መሪ ተላከ። ለአልጋ ወራሽነትም የመረጡት ሰው አልጋ ላይ ለመቀመጥ እድል አላገኘም። እንዲሁም አጼ ሚኒሊክ ታመው ሰውነታቸው ተሳስሮ አንደበታቸው ተዘግቶ ለብዙ ጊዜ የቤት እስረኛ ሆነው ተሰቃይተው ሲሞቱ አልጋ ወራሻቸው የልጃቸው ልጅ ልጅ እያሱ በስልጣን ሽሚያ ምክንያት በአጼ ኃይለስላሴ ስላሴ ትእዛዝ ተገድለው ሞተዋል። እንዲሁም የአጼ ኃይለ ስላሴ አሟሟት ቅርብ ታሪክ እንደሚያስረዳው ታስረው ወህኒ ቤት ሞተው ተገኙ የሚል ሲሆን አጽማቸው መንግስቱ ኃይለማርያም መጸዳጃ ቤት ተቀብሮ መገኘቱ ይነገራል። አልጋ ወራሻቸው ልዑል አስፋወሰን በስደት እንዳሉ ሞተው ሀገራቸው ውስጥ ተቀብረዋል። ይህ የፈጣሪ ፍርድ ነው ወይስ እንደ አጋጣሚ የተገኘ አሳዛኝ እድል ነው? እንዲሁም የመንግስቱ ኃይለማርያም የመጨረሻ እድል የማይዘነጋ ነው። ደርግ ለድሃ ያለው ብሎ የወዛደሩን መብት አስከብራለሁ በሚል በጎ ሀሳብ ቢነሳም በስራ ላይ የተከተለው መንገድ ህዝቡን መጨፍጨፍና የሁሉንም ሀብትና ንብረት ወርሶ ሁሉንም አደህይቶ ሀገሩን ጥሎ ኮብልሏል። የእርሱ ተባባሪዎች ተይዘው ለፍርድ ቀርበው እያንዳንዱ ለሰራው ወንጀል ተገቢውን ቅጣት አግኝቷል። በእጃቸው የነበረው የጦር መሳሪያና ወታደር ለጥፋትና ለውድቀት ተዳርጓል። ሽፍታና ወንበዴ ሲሉት ለነበረው የኢህአዴግ ወታደር ስልጣኑን እንዳስረከበ ሁሉ ኤርትራንም ለመገንጠል ያበቃው ይሄ የተሳሳተ የደርግ ፖሊሲ አቋም ነው። ምክንያቱም የኤርትራ ጉዳይ በእርቅ እንዲያልቅ በኤርትራ የነበረው የፌዴራል መንግስት አመራር እንዲመለስ በማለት የሳውዲ አረቢያ መንግስት በሻለቃ ብርሃኑ ባዬ ጉብኝት ጊዜና እኔና ሟቹ ተስፋ የታደሰ ተካፋይ በነበርንበት ስብሰባ ላይ የንጉሱ አማካሪ ሼህ ረሻድ ፊርአውን እና የጸጥታው ቱርኪ ቢን ፈይሰል የእርቅ ሀሳብ አቅርበዋል። ለኤርትራ ተቃዋሚ የሚደረገውን እርዳታ ሁሉ ከኢራቅ ከሚሰጣቸው እርዳታ በስተቀር ሌላውን ሁሉ በማቆምና የፌዴራሉን አ አመራር በመመለስ ጉዳዩን በእርቅ ለመጨረስ ተገቢውን ጥረት ሁሉ እንደሚያደርጉ ገልጸውልን ነበር። ነገር ግን ደርግ እምቢ አልቀበልም፣ አድሃሪው መንግስት ያላደረገውን ደርግ አያደርገውም፣ እንዲሁም የፌዴራል አገዛዙን መመለስ ድክመት ያሳያል። ሌላውንም ወገን በተለይ ኦሮሞ ለፌዴራል አገዛዝ ያለውን ፍላጎት ይገፋፋል። ይህም የፌዴራል መንግስት አመራር ከጠቅላይ ግዛቱ ተመርጠው በመጡት ሰዎች ሊያዝ ይችላል። ይህም አመራር የሀገሪቱን አንድነት ሊያሰጋ ይችላል በሚል አስተሳሰብ በእንቢተኝነት ቆርጦ ቆመ። በእውነቱ ይህ አስተሳሰብ ስህተት መሆኑ ታምኖበት ለሀገሪቱ አንድነት ዋስትና በፌዴራል አገዛዝ ማስተዳደር መሆኑ ታምኖበት እነሆ በስራ ላይ ውሎ ይገኛል። ስለዚህ የደርግ መንግስት የፌዴራል አመራርን በመቃወም የወሰደው ድርቅ ያለ አቋም ለኤርትራ መለየት ዋነኛ ስህተት ነው ለማለት ይቻላል። እነሆ የጥንቱ ነገስታት ግፍና የደርግ የተሳሳተ አቋም የሀገሪቱን ለመበታተን ዋና ምክንያት ለመሆን በቅቷል። ለኃይለ ስላሴ ያልተገዛ ለእግዚአብሔር አይገዛም። ኃይለ ስላሴን እንደ አይን ብሌናችን ጠብቅልን፣ እንዲሁም ለኃይለ ስላሴ ያልተገዛ ለእግዚአብሔር አይገዛም በማለት ቤተ ክርስቲያኒቱ ያደረገችው ጸሎት የእግዚአብሔር ተቀባይነትና የወታደሩን ታዛዥነት አላስገኘም። የአልጋ ጠላቶች በተባሉት በብዛት እስላሞች የሚገኙበት ጠቅላይ ግዛቶች የነበሩት ሶስተኛው ክፍለ ጦር በሐረር ሁለተኛ ክፍለ ጦር በኤርትራ የነበሩት ወታደሮች ለአልጋው ጥፋትና ለመሪዎቹ እልቂት ምክንያት ሆነዋል። ይህ ድርጊት እንደ አጋጣሚ የመጣ ነው ወይስ የአላህ ፍርድ ነው? የሰው ልጅን በፈጣሪ ደረጃ አስቀምጦ ለኃይለ ሥላሴ ያልተገዛ ለእግዚአብሔር አይገዛም በማለት የቤተ ክርስቲያኗ ውገዛ በእውነት ከመንፈሳዊ አባቶች የሚጠበቅ አልነበረም። እንዲሁም ራስ ተፈሪያን በሚል ስያሜ የሚታወቁት የጃማይካ ተወላጆች ኃይለ ስላሴን በክርስቶስ መልክ አምልከው በኢትዮጵያ ውስጥ

በሚንቀሳቀሱበት ጊዜ ስህተቱን ከማረም የቤተ ክርስቲያኗ ዝምታ አሳዛኝ አይሆንምን? ንጉሱም ይህ ስህተት እንዲታረም ሲጠየቁ የሰጡት መልስ እኔ ክርስቶስ ነኝ አላልኩም፣ የራስ ተፈሪያንን እምነት የምቃወምበት ምክንያት አይታየኝም ብለው መልስ መስጠታቸው ይነገራል። የአላህን ተቀባይነት ማጣቱ አንደኛ በመንግስቱ ነዋይ ፍንቀላ መንግስት፣ ሁለተኛ የደርግ ወታደሮች በአልጋው ላይ አምፀው የበላይ መሪው ድረስ ሳይቀር መኳንንቶቹን ሁሉ በጥይት ጨፍጭፈው በወንጀለኛ ወህኒ ቤት አለም በቃ ቀኝ ሞተው መቀበር የአላህ ፍርድ ነውን ወይስ እንደ አጋጣሚ በሰው ልጅ ጭካኔ የተፈጸመ ተግባር ነውን? አሁንም መልሱን ለአንባቢያን ተዋለው። እንዲሁም ወታደሮቹን ያወገዙት ሊቀ ጳጳሳት ከወታደሮቹ ጥይት አልዳኑም።